አመላት ገባል። ኪታቡል ቡዩዕ ኪታብ አልቡዩ አልቡዩ ጀምዑ በይዕን ቡዩዕ ማለት لغة مبادلة بمال በገንዘብ መቀያየር ማለት ነው። በ لغة ካየ ነው የ dictionary ጥሬ ቃሉን ካየ ነው ገንዘብን በገንዘብ በመስጠት መቀያየር ማለት ነው። ወከዛ ፊ ሸርዕ ከ لغة ው ጋር ብዙ ይገናኛል። ولكن زيد فيه قيد التراضي መዋደድ የሚባል ነገር ግን መኖር አለበት። ተዋዶ ሻጭና ገዢ ይህንኛውም የሆነ ነገር ይሰጠዋል፣ ያንኛውም የሆነ ነገር ይሰጠዋል። ለምሳሌ ድሮ በብር እህል ብንገዛ ጤፍ ሊገዛ አንድ ሰው ሊሸምት ቢሄድ ምን ይዞ ነው የሚሄደው? አሁን ብር ነው አይደል ይዞ የሚሄደው? ድሮ ግን በምን ነበር የሚቀያየሩት? በአሞሌ ጨው ነበር አይደል? ይህም የሚጠቅም ነገር ይሰጠዋል፣ ያም የሚጠቅም ነገር፣ ይህም የሚቀመስ፣ ያም የሚቀመስ ይሰጠዋል። በቃ የሆነ ነገር ማለት ነው። አንተ ገበያ የግድ ዋጋው ብርና ወርቅ ወይንም ደግሞ ብር ብቻ ዶላር መሆን አለበት አትልም። ምን ይዘህ ትወጣለህ? ጤፍ ይዘህ ትወጣለህ። ምን ገዝተህ ልትመጣ ትችላለህ? ልብስ ገዝተህ ልትመጣ ትችላለህ። ይቻላል። direct ማለት ነው። አንድ ቲሸርት አንድ ቁና ጤፍ ከተባለ ይቻላል። ያን አንድ ብቻ تراضي ነው። ወኢነማ ጀመዐሁ ደላለተን አለ እክትላፊ አንዋዕ ወጅምለቱ ልቡዕ የርጅዑ ኢላ አርባዕቲ አቅሳም በይዑል አሩድ ቢልአሩድ አራት ነገሮችን ልናይ እንችላለን ሽያጭ ዙሪያ ላይ ለምሳሌ በይዓል አሩድ ቢልዕሩድ ዑሩድ ቢልዑሩድ ሊሆን ይችላል። عروض بالعروض ሸቀጥ በሸቀጥ ልብስ በጫማ ጫማ በልብስ ويسمى المقايضة ይባላል። ይሄ መቃየር ወይንም مقايضة ይሉታል። بيع العروض بالنقود ወይንም ደግሞ ሸቀጥን በገንዘብ መግዛት በብር ወላይ ሰማ ኢላ በይአን ይሄ بيع ብቻ ነው የሚባለው። ላኪን አክተሩ አንዋዕ አልቡይዕ ወአሽሃሯ ታዋቂ ይሄ ነው የምናውቀው። ሸቀጥ በሸቀጥ አለ አንድ ሙቃየባ የሚሉት ማለት ነው። ወይም ደግሞ ሸቀጥን በብር አለ። ይሄ አብዛኛው በይዕ ነው የሚባለው። ወይንም ደግሞ በእንቁድ ቢንቁድ ይባላል። ገንዘብን በገንዘብ ይሄ ደግሞ ፈርስ ይባላል። መዘርዘር ወይንም ደግሞ የዝርዝር ባንክ ራሱ የሚሰሩ አይደል? እሱም ራሱ በብዙ ላይ የሚንትን የሚለው ያ ማለት ብርም በብር ዶላርን በሪያል ሪያልን በብር በዚህ ንግድ ላይ ራሱ ሊሰማሩ ይችላሉ። ይሄ ሶርፍ ይባላል። በይዑል መንፈዓ ቢልማል አራተኛው የሽያጭ አይነት ጥቅምን በገንዘብ መሸጥ ጥቅምን በገንዘብ መሸጥ ወይ ሰመል ኢጃራ ጥቅምን በገንዘብ መሸጥ ጥቅሙን ብቻ ጥቅሙን ማለት ነው። ቤት ማከራየትን ይመስል ኢጃራ ይባላል። ጥቅሙን ነው እንጂ ቤቱን አልሸጥከውም። ተባባል። ይሄ ኢጃራ ይባላል። አራት አይነት በዚህ ላይ ነው የሚሽከረከረው በይ የሚባለው ገብቶ ነው ገብቶ ነው። ሸቀጥን በሸቀጥ ምን ይባላል? ሙቃየባ። እሺ እቃን በገንዘብ ስንገዛው ምን ይባላል? በይዕ ነው የሚባለው። ይሄ ነው በጣም ታዋቂ አይደል? እሺ ጥቅምን ነገር በገንዘብ ስንወስድ ስንገዛ ምን ይባላል? ጥቅምን፣ ቤትን ወይም መኪናን መኪና ለምሳሌ አሁን መኪና ከዚህ ከተማ ድረስ ትሄዳለህ። ምኑን ነው የገዛው? ጥቅሙን ነው የገዛው። ምን ይባላል? إجارة ነው የሚባለው። إجارة إجارة መከራየት ማለት ነው። ለጊዜው መከራየት ነው፣ ግን ገበያ ነው። ገዝተዋል፣ ጥቅሙን ገዝተዋል። ይሄ إجارة ይባላል። ብር በብር እ صرف ይባላል። باب شروط كتاب البيوع باب شروط ስለ መስፈርቶቹ وما نهي عنه ምን የተከለከሉ መስፈርቶችን እናያለን። باب شروط የበይ መስፈርቶች وما نهي عنه ክልክል የሆኑ መስፈርቶችንም ነው እነዚህ እናያለን። عن رفاعة بن رافع رضي الله تعالى عنه ነብይ صلى الله عليه وسلم የአላህ መልእክተኛ سئل ተጠየቁ ይለናል። رفاعة بن رافع أي الكسب أطيب ከ كسب እጅግ ምርጡ ምንድን አሏቸው። أي الكسب የተኛው كسب ነው ሙያ ነው أطيب እጅግ ጥሩና ወደ ሐላል ቀረብ የሚለው ምርጥ كسب የተኛው ነው ብለው ሲጠየቁ ተብለው ሲጠየቁ ነብዩ አለይሂ ሰላቱ ወሰለም አመሉ الرجل ቢየዲ አንድ ሰው በእጁ የሰራው ስራ ነው አሉ ነብዩ አለይሂ ሰላቱ ወሰለም እና وكل بيع مبرور ኸይረኛና ጥሩ መልካም የሆነ ገበያ ንግድ ነው አሉ ነብዩ عليه الصلاة والسلام። እሱ ነው ምርጥ كسب ማለት ምርጥ كسب ማለት عمل الرجل بيده አንድ ሰው በእጁ በሙያው መጠቀም በሙያው መጠቀም ገበሬ መሆን ኢንጂነር መሆን ቀጥቃጭ መሆን ምንም መካኒካል ያው ነው ኢሪጌሽንም ሁን ግንበኛ ሲቪልም ተረብ አይደለም እሺ ነው ሙያ እኮ ነው ሁሉም እከሌ እከሌ ምን መተራረብ አይደለም ይሄ ሁሉም የራሱ ሙያ ነው አብደ ደስ ይላል ሁሉም በራሱ ሙያ በጣም ያምራል አመለ ረጁል ቢሄድ አንድ ሰው በእጁ በሙያው የተጠቀመው በሙያው የተጠቀመው መስኖ አሉ ምርጡ ማወርድይ ምንድን ነው ከስራ ሁሉ ምርጡ አሉ ግብርና ነው ብለዋል እሳቸው ገበሬ አቅረቡ ኢለ ተወኩል ወደ ተወኩል እጅግ ቅርብ ነው ብለዋል ገበሬ ማለት በጣም የዋህ ነው። አፈር አልብሶ ይበቅልልኛል፣ አፍርቶ በላለሁ ብሎ ይጠብቃል። እኔ ሪጌሽኖች ጋር አይደለም አውቃለሁ። ማለት የተረጎማችሁን ነገር ይገባል። እንደዛ ተርጉሙ። አመሉ ልጅ የዲክ ነው። በጣም ተወክላለሁ። የዋህነት ሳይሆን ማሻአላህ በጣም ጥሩ ነው። እጅግ እንደውም ወደ ሐላል ቅርብ ነው። በጣም በጣም ቅርብ ነው ወደ ሐላል። ንግድ ላይ ብዙ ታጭበረብራለህ። ነጋዴ ከሆነ አንድ ሰው ያጭበረብራል። የቻይናውን ጃፓን አሁን ከጀርመን የመጣ አሁን አመሉ ረጁል ቢየዲህ አንድ ሰው በእጁ የሰራው በሙያው የተጠቀመው ግብርና የሚሆን በግንባታው የሚሄድ በተለያየ ዘርፍ ብቻ በእጅ የሰራው ስራ እጅግ በጣም አጥየብ ነው ይላሉ ነብዩ አለይሂ ሰላቱ ወሰለም እና ወኩሉ በይዕን መብሩሪን ኸይረኛና መልካም ጥሩ የሆነ በሐላል ላይ የተመሰረተ ንግድ መብሩር መሆን አለበት በይ ንግዱ መብሩር መሆን አለበት በጣም መብሩር ማለት ምን ማለት ነው ወንጀል ያልተጨመረበት ውሸት ወላሂ ጃፓን ወላሂ አሁን እኮ መቶ ብር ሰጥተው የሚልያቸው ነው በቃ አንተ ዘጠና ግዛኝ አይባልም ያጋጥ ሳይሰጡት ምን ዝም ይልቋለን ነው አሁን መቶ ብር ሰጠኝ አልሰጠትም። እንደዚህ ይዋሻል ብዙ ጊዜ። በቃ ለአንተ ብዬ ነው እንጂ እንደዚህ ሰጥተውኛል ይባላል። ሳይሰጡት ይሄ ነገር አለ፣ እንደዛ ሳይጨመርበት። በጣም ንግድ ላይ ግን ያለ ያለ ሐራም ወይንም ያለ ውሸት ንግዱ የማይሳካ ነው አይደል የሚመስለው? እኔ ተኩል ይመስለው እንደ አልከ አልከሪቡ እንደ አቱጃር ነጋዴዎች ዘንድ ውሸት ከአነሁ ሐላል በቃ ካልተዋሽ የማይሸጥ ተመስሏል። ይህን ነገር በጣም ድሮ ድሮ እንዲህ ይባል ነበር የሰማሁት። ማለት ድሮ ድሮ እንዲህ ይባል ነበር አሉ። አንድ ሰው ሲዋሽና የሆነ ነገር አንተ ሙስሊም አይደለህም እንዴ ነበር የሚባለው። በአሁኑ ሰዓት ደግሞ በጣም ተለምዶ ውሸት በቃ ባህሪው ሆኖ ምን ተባለ ቀይረው ታድቋል። አሰማችሁ አሰማችሁ ልትዋሻ ክርስቲያን አይደለም እንዴ? የራሳቸው ሳይቶች ነው ሸታቸው ሙስሊምነት ነው ያቀለባቸው ወኩሉ በይዕን ማንኛውም በይ መብሩር ኸይረኛ የሆነና ሐላል የሆነ ሽያጭ ሪባ ያልተጨመረበት፣ ወንጀል ውሸት ያልተጨመረበት፣ ወይንም ደግሞ በውሸት መሐላ ያልተጨመረበት ይሄ በጣም ጥሩና ጥሩ ከስብ ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ተግባባል። በንግድ ዓለም ላይ መሳተፍ ነው ትልቁ ነገር። ዑለማዎች ይህን ነው የሚመክሩት። የነብዩ ስራ የነብዩ አለይሂ ሰላቱ ወሰላም ስራ ንግድ ነው። እጅግ በጣምም ደግሞ እሱ ነው ርዝቅ ሰፊ የሚያደርገው ርዝቅህን በመንግስት ወይንም ደግሞ በተወሰነ በካምፓኒ ስራ ገብተ አትገድበውን ነው የሚሉት። ባሪ ቢል أموال ገንዘብን በገንዘብ አንቀሳቀስ ነው ማለት ነው ኢንሻአላህ አይደል? ኢንሻአላህ ትልቅ እንትን ውስጥ የምትደርሰው በሱ contractor ም ሁን ያው ነው ያው ነው። በዛም ብትገባ በራስህ አልተገደብክም። የሆነ ንግድ እያንቀሳቀስክ ነው። ያ ራሱ አንድ تجارة ነው፣ ንግድ ነው። إن شاء الله አሜን። አላህ ነው የሚያደርገው። የምንጠይቀው ነገር ትልቅ መሆኑን ሳይሆን ማየት ያለብን የምንጠይቀው አካል በሁሉም ነገር ላይ ቻይ መሆኑን ማስታወስ። وعن جابر بن عبد الله رضي الله تعالى عنهما انه سمع رسول الله صلى الله عليه وسلم يقول نبي عليه الصلاه والسلام እንዲህ ሲሉ ሰማሁ አመል ፈትህ የፈትህ አመት ነው መካን የከፈቱ ጊዜ ወሆ ቢመካ መካ ላይ እያሉ እንዳሉ ነብዩ አለይሂ ሰላቱ ወሰላም ኢነላህ ወረሱለሁ አላህና መላእክተኛው አሉ ነብዩ አለይሂ ሰላቱ ወሰላም አላህና መላእክተኛው ሐረመ እርም አድርገዋል፣ ከልክለዋል። በይ አልኸምር አፍካሪ መጠጥን መሸጥ፣ ወልመይተቲ በክትን መሸጥ፣ ወልኸንዚሪ እንዲሁም ኸንዚርን፣ ከርከሮን፣ አሳማን መሸጥ፣ ወልአስናም ጣዖታትን መሸጥ፣ ታቦትን የሚሆን እነዚህን እርም አድርጓል። አላህም እርም አድርጓል፣ ነብዩም አድርሰዋል። አላህና ነብዩ እርም አድርገዋል ማለት አላህ እርም አድርጓል፣ ነብዩ አድርሰዋል ማለት ነው። እነላህ አላህ ወረሱለሁ መላእክተኛው ሐረመ እርም አድርገዋል። በይ አልኸምር ኸምርን መሸጥ ኸምር ምንድነው? አስካሪ መጠጥ አስካሪ መጠጥ ማንኛውም የሚያሰክር ነገር እዚህ ውስጥ ኸምር ማለት የግድ ወአለይኩም ሰላም ወራህመቱላሂ ወበረካቱ የግድ አሲረ ለዒነብ ወይንም ደግሞ ከእንትን የወጣ መሆን የለበትም። ማንኛውም ተከታተሉኝ። ማንኛውም አቅልን የሚቀይር ነገር ምንድን ነው? ሙስኪር ነው። የግድ ቢራ፣ ውስኪ ጠላ፣ ምን እያለ መምጣት የለበትም አይደል? በቃ ኸምር ክልክል ነው። ኸምር ማለት ምንድን ነው ተብለው ሲጠየቁ ሁሉ ማ ዩኸሚሩ ልዓቅል አቅልን የሚቀይር አቅልን የሚቀይር ማንኛውም ነገር ምንድነው? ኸምር ነው። አሀ ካበዙት እኮ ትንሽ ትንሹን መጠጣት ነው እንጂ ካበዙት ወተት ያሰክራል እንለዋለን። ደሪል ለማድረግ አይደል? ወተር ሆዳማል እንጂ አያሰክርም። ያሳማል እንጂ አያሰክርም። ወዲህ አብቃል ወይንም ይወጥራል ልጅ ያሰብራል ነው በቃ ያስቸግራል። መቀመጥ አትችልም እንጂ ወተት አያሰግም። ጀምር እና በይ አልኸምር ኸምርን መሸጥን ክልክል አድርገዋል ነብዩ አለይሂ ሰላቱ ወሰለም። አላህ ክልክል አድርጓል ነብዩ አለይሂ ሰላቱ ወሰለም ወልመይታ በክትንም መሸጥ ክልክል ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። የበከተን መሸጥ አይፈቀድም። ወልኸንዚር ከርከሮን መሸጥ አይፈቀድም። ለምን? ነጃሳ ነው። ነጃሳ የሆነ ነገር አይሸጥም። ከምርም ነጃሳ ነው፣ ነጃሳ አይሸጥም። ወልመይታ በቅትም ነጃሳ ነው፣ ነጃሳ አይሸጥም። ሀታ ራሱ እንደ በሩራ ልንበላው እንችላለን አይደል? መሸጥ ግን አይቻልም። መሸጥ አይቻልም። መሸጥ አይቻልም። እንደ በሩራ ልንጠቀመው እንችላለን። መሸጥ ግን አይቻልም። ተጋባን? እንደ በሩራ እንጠቀመዋለን። ለበሩራ ላለበት ሰው ግን ንግድ ማጧጣፍ አይቻልም። መሸጥ አይፈቀድም። ወለኸንዚር አትናም ጣዖታትንም መሸጥ አይፈቀድም። ከተገኘ መስበር እንጂ መሸጥ አይፈቀድም። ወርቅ አለባት ምን አለባት ተብሎ ከነንጨቷ ወርቋን እየሰረቁ የሚሰጡ ነገር ሊኖር ይችላል። እንደዛ ማድረግ አይፈቀድም፣ ክልክል ነው። ፈቂለ ያ ረሱላህ የአላህ መላክተኛ ሆይ አሏቸው፣ አራአይተ እስኪ ንገሩን ሹሑመል መይተቲ የበትን ቅባት ወይንም ውስጡ ያለውን ሞራ ምንድን ነው ስብ ማለት ነው። ሹሑም ማለት ስቡን መሸጥ ምንድን ነበር የሚባለው? አይ አለው አማርኛ ሌላ ጮማ ነጭ ሞራ ኖራ ነው ሞራ ሞራ ሞራ ፈቂለ ያ ረሱላህ አላህ መላእክተኛ ሆይ አራአይተ እስኪ ንገሩን የበካ አይበቃም መሸጥ አይበቃም አዎ ከንዚንም አይቻልም አስላምም አይቻልም ብለው ነብዩ ሲከለከሉ እንድ ብለው ጠየቋቸው ፈቂለ ያ ረሱላህ አሏቸው አራአይተ እስኪ ንገሩን ሹሑ መልመይታ የበክትን ሞራ መጠቀም እንችላለን ቅባቱን አሏቸው ፈኢነው ይህ የበክት ሞራ ዩጥላ ቢሃ ሱፉን መርከብ ወይንም ሰኪና ጀልባ ይቀባበታል ለምን ውሃ እንትን እንዳይለው ማለት ነው። እንዳይበሰብስ እንጨቱ ቅባቱ ውሃው ሰርጡ እንዳይገባ ያድርገዋል እና ይጥላ ቢሃ ሲሆን ሰፊና ወይንም ጀልባ ይቀባል። ጀልባ ከእንጨት ስለሆነ የሚሰራ ነው። እና ወይደሃኑ ቢሃል ጅሉድ ቆዳም በሷ ይቀባል። ቆዳው እንዳይደርቅ እንዲላላ ማለት ነው። ቆዳም ይቀባበታል። ሰፊናም ወይንም ደግሞ ጀልባም ይቀባበታል። ይጥላ ማለት ምንድነው? ይለቀለቃል ማለት ነው። ቢሐስፉን ጀልባ ይለቀለቅበታልና ደሃኑ ቢሃል ጅሉድ ይደሃኑ ይቀባል ማለት ነው። ቢሃል ጅሉድ ቆዳም ይቀባበታል። ወይ ወይስተስሑ ቢሃናስ ወይስተስቢሑ ቢሃናሱ ሰዎችም እንደ መብራት እንደ ጧፍ አድርገው ይጠቀሙበታል። ይሃ አለ አዳ ማዕሉም ወይ ወይስተስቢሑ ቢሃናስ ሰዎችም ደግሞ እንደ ቂንድል ወይንም ደግሞ እንደ ሻማ አድርገው ይጠቀሙበታልና እንዴት ነው ያ ረሱላህ አሏቸው። ፈቃል እንዲህ አሉ ላ አይቻልም አሉ ሆ ሐራም እርም ነው አሉ ነብዩ አለይሂ ሰላቱ ወሰላም። እዚህ ላይ ላ ያለውን የተለያየ ቦታ ላይ መለሱት። ላ የሚለውን ላ የጁዙ በይዑ መሸጡ አይቻልም ያሉ መሸጡ ነው እንጂ የማይቻለው እንቲፋ ይቻላል፣ መጠቀሙን ግን ትችላላችሁ ማለትም ያስይዛል ብለዋል። እነ ኢብኑል ይሄንን እንትን ብለውታል፣ አስፍረውታል። ምክንያቱም ኢንቲፋ እና ሽያጭ በጣም ይለያያል። የምንጠቀምበት ነገር ሁሉ ላይሸጥ ይችላል። የምንጠቀምበት ነገር ሁሉ ላይሸጥ ይችላል። አንድ ሰው ቤቱ ውሻ ሊያሳድግ ይችላል ለምሳሌ አይደል? ግን መሸጥ አይፈቀድም። እንደዛ ሊሆን ይችላል። የምንጠቀምበት ሁሉ ላይሸጥ ይችላል፣ ግን ልንጠቀምበት እንችላለን ይላሉ። ወላኪን ጅምሁር አልዑለማ ምንድን ያሉት ላ ማለት ላ የጁዙ ልኢንቲፋኡ መጠቀም አይፈቀድም ያሉ። መጠቀሙ የማይፈቀድን ነገር ደግሞ መሸጡ አለመፈቀዱ ይታወቃል። ምክንያቱም ጥያቄ የተነሳላቸው ሹሑመል መይታ የበክትን ሞራ ጀልባ ይቀባበታል፣ ቆዳም ይቀባበታል፣ ሰዎችም ደግሞ እንደ ሻማ ይጠቀሙበታል ብለው ለጠየቋቸው ጥያቄ ነው። ፈቃል ላ ሆ ሐራም ያለው። ስለዚህ ምኑን ነው ማለት ነው? ላምን ላይ ነው የምትመለሰው። በይዕ ላይ ነው፣ እንቲፋዕ ላይ ነው፣ በመጠቀም ላይ ነው፣ ሽያጭ ላይ ነው የሚመለሰው። ሽያጭ ላይ ነው ካል ነብዩ ቀይም እንዳሉ ሽያጭ ላይ ነው ያሉ በዕደል ዑለማ አሉ። ሽያጭ ላይ ከመለስ ነው ላ አይ ክልክላ ላ አይቻልም መሸጡ አይቻልም። መሸጡ መጠቀሙ ይቻላል። ለፈቲናዋ ይቻላል። ለቆዳ መቀቢያ ይቻላል። እንዲሁም ሰዎች እንደ እንትን ቢጠቀሙትም እንደሻማ ይበቃል ማለት ነው። ላን ምን ላይ ተመለስ ነው? እየተከታተላችሁ አይደል? እምን ላይ ተመለስ ነው? ሽያጭ ላይ ተመለስ ላ ማለት ላይጅዙል ኢንቲፋ ብለዋል። ይሄ ደግሞ ጅምሁር ዑለማ ነው ያለው። የሚያስኬደውም ደግሞ የነሱ ነው የጅምሁር ዑለማ። ምክንያቱም ከጥያቄው ጋር ነው የምንመለከተው። ነብዩ ተጠይቀዋል። ላ ብለው የመለሱት ለጥያቄው ነው። የሚሆነው። ስለዚህ ላይ ያለው አቅረብ ኢለሷል ኢለል ኢንቲፋ መጠቀም አይቻልም። ምን ለሰፊና ቅባት ማድረግ አይጠቀም አይበቃም። ቆዳም መጠቀም አይቻልም። እንዲሁም እስቲስባህ አድርጎ ለመብራትን ለቂንድሩ መጠቀምም አይቻልም። ثم قال ايه ራሱ ይሄ ይረዳናል። ثم قال ነብዩ እንዳሉ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዳሉ እንደ ዛሬ በዚህን ሰዓት እንዳሉ ላ ላ የጁዙል ኢንቲፋ መጠቀሙም አይቻልም። መሸጡ አይቻልም። አዎ መጠቀሙም አይቻልም። እንደውም እንዳሉ ቃተለ አላሁ اليهود አይሁዶችን አላህ ከራህመቱ ያርቃቸውና አሉ ኢነላህ አላህ ለማ ሐረመ አለይህም እርም ሲያደርግባቸው ሹሑመሃ ቅባቷን ሞራዋን እርም ሲያደርግባቸው ጀመሉሁ ሰብስበው አቀለጡና ثم باعوه ስሙን ቀይረው ሸጡ ፈአከሉ ሰመና ዋጋውን በሉ ተሐዩል አለል ሐራም ማለት ነው ሐራሙን የሆነ ሲስተም ፈጠሩና ቀይረው የሆነ ነገር አደረጉ ኢነላህ አላህ ለማ ሐረመ አለይህም አይሁዶች አላህ እርም ሲያደርግባቸው ሹሑመሃ ምን ተከልክሎ ነበር? ስጋዋን ብሉ፣ ሹህሟን ግን እንዳትነኩ ተብለዋል። እንስሶችን ይመሳሰሉ እንደዚህ ከአንድ እንስሳ ላይ የሆነ ስጋ ከልክሎ የሆነ ነገር ፈቅዶላቸዋል። አንዳንዱም ደግሞ ራሱ እንስሳውንም ያልፈቀደላቸዋል። አድርጉባቸው ቅጣት ነበር ይሄ በእነሱ ላይ ለማ ሐረመ አለይህም እርምት ያደርግባቸው ሹሑመሃ ሹሑመሃ ሹሑም ማለት ምንድን አልኳቸው ቅባቷን ሞራዋን እርምት ያደርግባቸው ምን አደረጉ ሐራም ተደርጎባቸዋል አይጠቀሙትም ማለት ምን አደረጉ ጀመሉሁ ሰበሰቡና አቀለጡ። ሁለት ፈርድ በአንድ ጊዜ ነው። ጀመሉሁ ማለት ጀመዑሁ ثم አዛቡሁ ማለት ነው። ሁለት ፈርድ በአንድ ላይ ያለው ሰብስበው አቀለጡ። አቀለጡትም ሰበሰቡትም እዚሁ ጀመሉሁ ውስጥ ነው ያለው። ጀመሉሁ ሰብስበው አቀለጡና አቀለጡና ስሙ ሌላ ሆነ። ወይ ጧፍ ወይ የሆነ ነገር ስያሜ ሰጡት። ያንን ሲሆን አቀለጡና ثم باعوا ከዛ ሸጡና ፈአከሉ ተመነ ዋጋውን በሉ። ተሐዩል አደረጉ። ዘዴ መጠቀም ማለት ነው። ዘዴ ይችን ያመጧታል። አብደላህ አልሐረሪ ሰውየው ዘርፎ እሱ የሰረቀው ብር ቢኖር ምን ይዛበት ነው ያለው? ምን ያድርገው ነው ያለው? ፈትዋ ሰጥቷል። ብድር ቶሎ ይሄድና ገበያ እቃ ይግዛበት፣ እቃ ይግዛበት፣ ሱሪ ይግዛበት፣ ወይንም ደግሞ ጀለቢያ ሸሚዝ ይግዛበት። ሸሚዝ ከገዛ በኋላ እጁ ላይ ያለው ምንድን ነው? ብር ነው ያለው? ምንድን ያለው? ሸሚዝ ነው ያለው። በቃ ሸሚዝ ነው የያዘው። የለም ያ የሰረቀው ብር የለም ያለ ማለት ነው። እንዳታው ሙፍቲ ያሉት ለዚህ ነው። አላነበባችሁም? ይሄንን ሸር ያልተለቀቀበት የለም። ይሄ በምኑ ምኑ በስንቱ ነገር ለቀውታል። ደግሞ አድርጓል። ተሐይል ይቻላል ነው የሚለው ያደርጋሉ። ተሐይል ይበቃል ነው ተሐይል ማለት አንድ ፊት ለፊት ያለ ነገር በፈጣጣው ሐራም ከሆነበት ዙረህ ወይ የሆነ ነገር አቅልጠህም ሆነ ቴክኖ ተጠቅመ የሆነ ስሙን ቀይር አምጥተህ ገበያ ላይ ነው። ይሄንን የሚያደርጉት አይሁዶች የሚተረገሙት በዚህ ነው። ነብዩ በክትን ከልክለዋል። ሹሁም አይቻልም ብለዋል። ለመርከም መለቅለቂያ ለስቲባህ ምናምን ብሎ ነገር አይፈቀድም ይባላል። ነው። ክልክል ከሆነ ክልክል ነው። ገባ ያው ማዕራኢ አልዑለማ አቤት አናውቅ ምንድን ነው ሰሞኑ እ የፈር አንድ ነገር እሺ አንድ ነገር ሞራ ሊኖር ይችላል ከኋላ አይደል የከርከሮ ሞራ ይሁን የፈረስ ሞራ ይሁን የበሬ ሞራ ይሁን የጥጃ ሞራ ይሁን አናውቅም ይታረድ አይታረድ አናውቅም እንደዚህ አይነት መፈላፈል አይፈቀድም ምን ሊሆን ይችላል ብለህ ዛሂደ ፈልፈላ ውስጥ እንዳትገባ አይደል የሆነ ይዘቱ ፋብሪካው ከዚህ ከዚህ ያመርተዋል ተብሎ ተነግሮን ከሆነ የዛን ጊዜ ልንጠነቀቅ እንችላለን ከሞራ የሆነ ኮንቴንት አለው። ከሞራ የሚጨምሩት ነገር ሊኖር ይችላል። ና ይሄ ሞራ ታርዶ ከታረደ ነው ካልታረደ ነው። ስጋው ከሚበላ ነው ከማይበላ ነው። እንደዚህ ነው ጣራትማ አልተፈቀደም። የለም ብዙማ ተከላከለ። አልገባችሁም? ለምን ለምጣድ ለማሰሻ ምጣዱን ለማሰሻ ሞራውን የምን እንስሳው የታረደ ነው ያልታረደ ነው የታረደ የታረደማ መብላት ይቻላል ለምን ለምጣድ ይቻላል ቅባቱ ይቻላል የታረደ እዚህ ቦታ ላይ እኮ ሹሁማን እንጠቀማለን ሹሁመል መይተቲ ነው የበክትን ሞራ ነው ክልክል የሚሆነው የበክት ሞራ በክት ክልክል ነው አይደል መብላት መብላቱ ክልክል ነው። ሞራውን አውጥተን እንጠቀማለን አይባልም። አብሮ እዛው በቅቷል፣ ነጃሳ ነው፣ አይቻልም መጠቀምን። ተባባ ግልጽ ሆነላችሁ። አብሽ ኢንሻአላህ። እሺ ከበከተ በኋላ ያለምና መገሻም አይገዛም አይገዛም። ነጃሳ መግዛት መሸጥም ክልክል ነው፣ መግዛትም ክልክል ነው። አይገዛም ከሰጡ አንድ ሰው ለውሻ መስጠት ይቻላል፣ ችግር የለም። የበከተውን አግኝተን ወይ ቆርጠን ለእንሰቶች ለውሾች ለድመት ችግር የለም። እነሱ የግድ የፍታሽ ድንግላ ለእነሱ ሐላል ነው ይበቃ እ አይ የምንን ቆዳ አዎ ቆዳ የበከተውን ማረብ አርቦ መጠቀም አለ መሸጥ የበክቱን ቆዳ ከታረበ በኋላ ከተፋቀ በኋላ ይቻላል ነው ጧራ እኮ ነው የሚሆነው ቆዳ ራሱ በክቷን ሲወስድ ያን ነብዩ ልጆች ሰዎች ሲወስዷት ምንድን አለ ነብዩ አለይሂ ሰላቱ ወሰለም የት አይ በክታለ እንጥላ ነው ሲሉ ታላቅ ቆዳዋን እንትን አትጠቀሙም እንደ በክታለ ይችላቸው ይጠሲሩሃል አልማኡ ወለቀረቡ ብለው ነው አይደል የተናገሩት ችግር የለም ቁርቁራ ቅጠሉንና ውሃ ብታደርጉ እኮ ይለቃላሉ ማረ መፋጥ ማለት ነው እግር የለም ቆዳዋ የበከተ በግ ወይንም ግመል እላዩ ላይ ያለው ጸጉር ለብርድ ልብስ የሚሆነው አለ አይደል? እሱ ግን አይመለከትም፣ ነጃሳ አይሆንም ብለዋል። እሱ ነጃሳ አይሆንም፣ ነጃሳ አይሆንም። የዝሆን እንትን የሚመስል እነዚህ እነዚህ ትርፍ ትርፍ ናቸው፣ ችግር የለም። ከስጋው ጋር አይደመሩ። ተጋባናል። የዝሆን ቀንድ ሊሆን ይችላል፣ የዝሆን ጥርስ፣ የምን ደግሞ ምንድነው ያውራሪስ ቀንድ ምናምን የመሳሰሉት አይበቅም ነው መጀመሪያ አያያዝም ከስጋው ጋር وعن ابن مسعود رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول النبي عليه الصلاة والسلام እንዲህ ሲል ሰምቻለሁ إذا اختلف المتبايعان ሁለት ተሻሻጮች ከተለያዩ ከተጋጩ ካልተስማሙ ወለይሰ በይነሁማ በይና መካከላቸው ምስክር ከሌለ ፈልቀውሉ ማ የቁሉ ረቡ ሲልዓ ፈልቀውሉ ተሰሚነት ያለው ማ የቁሉ ረቡ ሲልዓ ባለሸቀጡ ነው አው የተታረካን ወይ ሊታታው ነው ንግግሩ የሚሰማው ባለሸቀጡ ሻጩ ነው ሻጩ ማአየሚኒ ከመሐላ ጋር ከመሐላ ጋር ለምሳሌ በብሩ መጠን ሊለያዩ ይችላሉ። በተሸጠው እቃ ይሄ ነው የሸኩልህ ያን ነው ሊለያዩ ይችላሉ። ወይንም ደግሞ እጅ ነው በዱቤ ነው ሊለያዩ ይችላሉ። ይህ ግጭት ሊፈጠር ይችላል ገበያ ላይ። እኔ የገዛሁት መቶ ብር ነው አይደለም ዘጠና ብር ነው የገዛኝ። መቶ ብር ነው አይደለም ዘጠና ብር። ሁለቱም ምስክር ከሌላቸው ሁለቱም ነው በይዑ ይፈርሳል። ወይንም ደግሞ አፈው ተባብለው ይሄዳሉ። አለበለዚያ እነመል በይነቱ አለል ሙድዒ ከሳሹ ምስክር አምጣ ይባላል። ከሳሽ ከሳሽ ምንጊዜም ምስክር አምጣ ይባላል። ምስክር ከሌለው ከሳሽ ተከሳሹ ምሎ ያመጣል። ተግባባን? አልገባችሁ? إذا اختلف المتبايعان ሁለት ተሻሻጮች ከተለያዩ ካልተስማሙ ወለይሰ በይነሁማ በይና መካከላቸው ምስክር ከሌለ ፈልቀውሉ ንግግሩ ማየቁሉ ረቡ ሲልዓ የቀው ባለቤት የሚለው ነው የሸቀጡ ባለቤት እሱ የሚለው ነው ከመሐላ ጋር አይ ማሊኩል መዲዕ ወሁ ባኢዕ ሻጭ ማለት ነው። ሻጩ ነው ተሰሚነት ያለው ከመሐላ ጋር ወላሂ ይሄንኛው ነው የሸጥኩለት፣ ወላሂ ምን ነው የሸጥኩለት ይመላል ከመሐላ ጋር የግድ ትቀበለዋለህ። ሰውየው ውሸታም ነው። ውሸታምነቱ የቂን ከሆነ ሌላ አይነት ልትገባ ትችላለህ። ወላ ወላኪን ቢዋሽም የሆነ ነገር ተቀብለን ነው መሄድ አለብን። መሐላ በጣም በጣም በጣም በጣም እጅግ በጣም የሚያስተማምነን ነገር መሆን አለበት። አንተ ራሱ በየቂን እንደው በእርግጥ መቶ ፐርሰንት እርግጠኛ ካልሆንክ በስተቀር ሰውዬ የሚምልበትን ነገር መቀበል ግዴታችን ነው። ራሱ ከተውሂድ ነው መቀበል አለብን። አንድ ሰው ወላሂ ብሎ ከማለ ለአላህ ስንል እንቀበለዋለን። ውሸታም ሆኖ እኛን ያታልም አያታልም አያገባንም። ግን በየቂን መቀበል አለብን። ውሸታምነቱ የቂን ሆነ እርግጠኛ ከሆንክ ላትቀበለው ትችላለህ። ያ አትገደድም። رواه الخمسة وصحيح الحاكم وعن ابي وعن ابي مسعود الانصاري رضي الله تعالى عنه ان رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ ያ የአላህ አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነሃ ከልክለዋል። አንተ መኒል ከልብ የውሻን ዋጋ ከልክለዋል። የውሻን ዋጋ ውሻን መሸጥ ከልክለዋል ነብዩ አለይሂ ሰላቱ ወሰላም። ነጃሳ ስለሆነ አይሸጥም፣ አይሸጥም፣ ክልክል ነው፣ ሐራም ነው፣ ሐራም ነው። ነሃ ከልክለዋል። አንተ መኒል ከልብ የውሻን ዋጋ የውሻን ዋጋ ኢላ ተመኑ ኢላ ኢላ ተመኑ ከልቢ ሰይድ የሚል አለ። እሷን እንደ ቆጥሯታል ዑለማዎች ሙሐዲሶች إلا ثمن كلب صيد የማደኛ ውሻ ለሱ የሚሰጥ ዋጋ ሲቀር ወይ የቤት መጠበቂያ ቤት ለመጠበቅ የሚያሳድጉት ውሻ ማለት ነው። እሱም ገዝቶ ማምጣት ይችላል እንላለን፣ ግን شاذ ነው ብለዋል። ለማንኛውም አይፈቀድም፣ ክልክል ነው ያለውን ነው عموما ያዙ። ያቺኛቱ شاذ ናት ብለው ተቀብለው ማለት ነው። شاذ ነው አይቻልም፣ ሐዲሱ ላይ ثابت አይደለችም ብለዋል። ስለዚህ የውሻ ዋጋ የተፈቀደ የሚሆን ያልተፈቀደ ማሳደግ ወይም እቤት ውስጥ እቅቲና ቤት ውስጥ ማድለም ማስቀመጥ የሚፈቀደው የሚሆን የማይፈቀደው ለመዝናኛ የሳሎን ውሻና የእንትን ውሻ አለ የእንትን ሌባ የሚጠብቅ ውሻ ሁለቱም ቢሆኑ መሸጡ አይፈቀድም። አይ ይሄንኛው ሌባ መጠበቂያ ነው ስለተባለ ብቻ ዑዝር አይሰጠውም፣ አይፈቀድም ማለት ለምን? አብዛኛውን ጊዜ ድመትና ውሻ የሰው ልጆች ይሰጣጣሉ እንጂ አይሸከቱም። ተገባናል? በቃ ውሻ ከወለደችበት ሄዶ የውሻዋን የሴቱን ውሻ ባለቤት አንድ ውሻ ስጠኝ ነው። በአሁኑ ሰዓት አይሸጥም እንትን አይሰጡም ይሰጣሉ አቡ ሐኒፋ ፈቅደዋል። እክቲናኡ ውሻው ማድለቡ ቢፈቀድም ባይፈቀድም ውሻ መግዛቱ ይቻላል። ምን ሐይሱል ጀዋዝ ግን አክላቅ ስላልሆነ ነው የተከለከለ። ውሻ ነጃለ ይደብራል ምን ሐይሱል አክላቅ ነው አክላቅ አይደለም ነው ያሉት። ከአክላቅ እንደው አክላቅ አይደለም በውሻ መነገድ አክላቅ ስላልሆነ ነው እንጂ ነብዩ የከለከሉት ሐራም ስለሆነ አይደለም ብለዋል አቡ ሐኒፋ ስቃይ ነው ውሻዋን መጣል ትንንሾችን ቡችላዎችን መጣል ያ ሰው ነፍስ መጫወት ነው አይ ከነነፍሳቸው ሊገሏቸው ይችላሉ። እንደዚህ አይነት ይኖራል። በቤት ውስጥ ሴት ከወለደችበት አምስት ስምንት ሊወልዱ ይችላሉ። ስምንት ውሻ አሳድግም ለሰዎች መስጠት ነው እንጂ እንዳትወልድ ማድረግ ነው። ያስወልዳል። ና نهى عن ثمن الكلب أن الرسول الله صلى الله عليه وسلم نهى كلكلوال عن ثمن الكلب የውሻን ዋጋ ከልክለዋል ነብዩ አለይሂ ሰላቱ ወሰላም ወመህር የልበግይ የበግያን የሴተኛ አዳሪንም ገንዘብ እንደዚሁ ከልክለዋል። መህር ማለት ግንኙነት እያደረገች ወይንም ከሰዎች ጋር ከወንዶች ጋር ግንኙነት እያደረገች የምትሰበስበው ገንዘብ ነው መህር ያሉት እንጂ መህር ማለት አይደለም። የጋብቻ መህር አይደለም እዚህ ወመህሪል በግይ በግይ ማለት ዝሙተኛ ሴት ወይንም ሴተኛ አዳሪ የሚሰሩ ማለት ነው። የእነሱንም መህር ነብዩ አለይሂ ሰላቱ ወሰላም እርም ነው ብለዋል። ሐራም ነው፣ በጣም ሐራም ተቀብላ ወደ ዕቃ ማድረጓ የሚሆን ለምንም ታድርገው እሷን መጠቀሟ ክልክል ነው፣ በጣም ሐራም ነው። እነሱ ቤትን ማከራየት በጣም ክልክል ነው፣ እጅግ በጣም በኡማ ውስጥ ተሰማርተዋል። እንደዚህ ስጋቸውን እየሸጡ ማለት ነው። መህረል በግይ በጣም ሐራም ነው ክልክል የአጋጣሚ ብትሰጥ ግን ከሌላ ነገር ልትሰጥ ትችላለች አናውቅም ስጦታ ብትሰጥ ልትቀበላት ትችላለህ ወሕልዋን ልካሂን የካህንም ጣፋጭ ገንዘብ ለካህን ለጠንቋይ የሚሰጥም ገንዘብ እሱም ሐራም ያለ ሕልዋን የተባለችው በጣም ጣፋጭ ማለት ነው። ጣፋጭ ማለት ለምን ጣፋጭ ተባለ? ሳይለፋ ነው የሚያገኘው። ብሎ እየፈረደ ብር ይመጣለታል። ሕልዋን ማለት ጣፋጭ ማለት ነው። እሱም ሐራም ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። በጣም ክልክል ነው። ተግባባን? እነዚህ እነዚህ ክልክል ናቸው ማለት ነው። وعن جابر بن عبد الله رضي الله تعالى عنهما أنه كان يسير جابر بن عبد الله أنه كان يسير እየተጓዘ ነበር يسير على جمل له አልገባችሁም ይሄ ጠይቁ ሰመንል ከልብ ይበቃል የሚሉ አሉ ብያቸዋለሁ አይደል ሰመንል ከልብ ለሰይድ ለሶይድ ያለውንም ይበቃል የሚሉ ዑለማዎች አሉ። ለማደኛ ወይንም ለቤት መጠበቂያ ለአዝመራ መጠበቂያ ይቻላል ያሉ አሉ። ጅምሁር ዑለማ ግን አይቻልም፣ ውሻ መሸጥ አይቻልም ነው ያሉት። ግልጽ ነው። ወአን ጃብር ሑርማን አልካሂን ማለት ምን ማለት ነው? ለጠንቋይ የሚሰጥ ጠንቋይን ለመዘየት ሲሄዱ ለማስፈረድ ሲሄዱ የሆነ ሀዲያ ይዘው ነው የሚሄዱት አይደል? ያ ማለት ነው። ሐራም ነው። መስጠቱም ሐራም ነው፣ መቀበሉም ሐራም ነው፣ መሰደቁም ሐራም ነው። እሱ ጋር በጣም ብዙ ጫፍ አለበት። አቂዳ የተበላሸ ነው። የሚሄደውም አቂዳ የተበላሸ ነው። እዛ የሚጠብቀውም አቂዳ የተበላሸ ነው። الرافد دعي انه يعلم الغيب يعلم ما ضائع وعن جابر بن عبد الله رضي الله تعالى عنهما كجابر بن عبد الله انه كان يسير እየተጓዘ እያለ ጃቢር አንድ ቀን አላ ጀመል የለው በሆነ ግመሉ ላይ እየተጓዘ እያለ ቀድ አዕያ በጣም ደከመበት ግመሉ በጣም ደከመበት ፈአራደ አዩሰይበው እና በጣም ሲደክምበት ሊለቀው ፈለገ፣ ትቶት ሊሄድ ማለት ነው። እየተመለሱ ነው። ወደ መዲና እየመጡ እያለ ግመሉ ድክም አለበት መንገድ ላይ እግዚአብሔር ማለት ነው። ድክም ሲልበት ወደ ኋላ ይዞት ቀረ ግመሉ። ግመሉ ላይ ሆኖ እየተጓዘ እያለ ፈጣያ ግመሉ ድክም አለ። ፈአራደ ጃቢርን ፈለገ አዩሰይበው ሊለቀው ፈለገ። ሊለቀው ማለት ትቶት ሊሄድ ፈለገ። ፈላሂቀኒ ቃል እንዲህ ይላል እግዚአብሔር ፈላሂቀኒ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ከኋላ የመጡ አለ ነብዩ ከኋላ የመጡና ፈደዓ ሊ ዱዓ አደረጉልኝ። ወዘረበው መታ መታ አደረጉልኝ። በዘንጋቸው መታ መታ አደረጉት ግመሉን ማለት ነው። እዛ አካባቢ ላይ አንድ ጠየቁት ጥያቄ አለ። ዳቤር አገባህ አሉት። አዎ አገባሁ። ምን ምን አገባህ ሲሉት ሰይባ አገባሁኝ አላቸው። አግብታ የምታውቅ ማለት ነው። ለምን ቢክራ አታገባም ነበር? ትላዒቡ ኮ ትላዒቡሃ የምትጫወትን የምታጫውታትና የምታጫውትን ለምን ቢክራ አታገባም ነበር አለ። አይ ያ ረሱላህ እንደሚያውቁት ነገር አለ። አባቱ አብደላህ አሁን ላይ ተገሏል። ሲገደል ስድስት ሴት ልጅ ነው ተሰበከ የሞተው። ስድስት ሴት ልጅ እኔ አንድ ወንድ ልጅ ብቻ ነኝ። ስድስት ሴት ልጆች አሉ ነው አባቴ የአባቴ ሲሞት ስድስት ሴት ልጅ ትቶ ነው የሞተው። ኃላፊነት ያለብኝ ደግሞ እኔ ነኝ። እንደነሱ አይነት ቢክራ ልጅ ላመጣ እድሜዋ ገና ለጋ የሆነች ላመጣ አብረ ትጣላለች ከስድስት ልጆች እንትስማማለን። ስለዚህ ምራቋጥ ያደረገ ልጅ ብዬ ያንን አስቤ ነው ያገባሁት አላቸው። ትልቅ ሴት ማለት ነው። ጠይባ ስላገባ ነው። በጣም አዘኑለት። በጣም አሳዘናቸውና ተመልከቱ። ከዳዓሊ ዱዓ አደረጉልኝ። ይኸው ግመሉ ወደ ኋላ ይዞት ወደ ኋላ ቀርቷል። አሳዝ በጣም አዘኑለትና ፈዳዓሊ ዱዓ አደረጉልኝ። ወደረበሁ መታ አደረጉልኝ። እዚህ ላይ የሚገርም የሙዕጂዛን ያሳዩት ነብዩ አለይሂ ሰላቱ ወሰለም ነጃድ ወደረበው መታ መታ አደረጉልኝ ግመሉ ተሳረ ሄደ ግመሉ ተጓዘ ሰይረን እጅግ የሚገርም ጉዞ ተጓዘ ለሚስሪ ምስለ የዛ አይነት አካሄድ ሲሄድ አይተዋላትም ማለት እጅግ በጣም ፈጠናል። በጣም ነብዩ መታ ሲያደርጉ ለኔስሪ ምስለ የዛ አይነት ጉዞ ተጉዞ ያለ ቃል እንደ ሀሉ ነብዩ በጣም እየተጓዘ እየፈጠነ ግመሎችን ሁሉ እየቀደማቸው ሲሄድልኝ ቃል እንደ ሀሉ ነብዩ አለይሂ ሰላቱ ወሰለም ቢዕኒህ ሸጠልኝ አሉ። እስኪ ይሄን ግመልህን ሸጠልኝ። መጀመሪያ ምን ሊያደርገው ነበር? ሊጥለው ነበር። ሽጥልኝ ቢውቅያ በአንድ ውቅያ ሽጥልኝ አሉ። አንድ ውቅያ ልስጥህና ሽጥልኝ ቁልቱ ላ አልሸጠውም አልኳቸው አልሸጥም አልኳቸው ثم قال አሁንም ማለት ግን ይሄ ቢውቅያ በአንድ ውቅያ ሽጥልኝ አሉ ወሽተረጥቱ ሐምላን እሺ እዚህ ላይ ሽጥልኝ ሲሉት ነብዩን እምቢ ማለቱ የሙዓመላ ነው እንጂ የአምር ቢል ዒባዳ ኢልዛም አይደለም አለበለዚያ ነብዩ ሲያዙ የግድ እሺ ማለት አለበት አይደል? ይሄን ጥያቄ ነው። እሺ ማለት ነበረበት። ግን ሙዓመላ ላይ መደራደር የለም። ንግድ ላይ የምትሰራው ኡስታዝ ከመጣ የመቶውን ብር 80 ብር አትመረው ራሱ መቶ ብር ብለሽ ይችላል ወይም መቶ አስር በለው ትርፍ ካለ ውረድ ንግድ አአ የለም ስንት ከፈለክ ሌላ ነገር ጋብዘው እንጂ ንግድ ላይ መደራደር የለም። እሺ የንግድ ዝምድና አለ እንዴ? የለም። ለዚህ ነው ነብዩን አለይሂ ሰላቱ ወሰላም የተከራከረው ሰሃቢይ ሆኖ ተአምር አሳይተውት እሱ ራስ ራሳቸው ቀስቅሰውለት ይሄን ያለው በቃ ብዙ እንማራለን የሆነ የሆነ ነገር የምንማረው ነገር አለ። ቢዕኒህ በውቅያ ሽጥልኝ ሲሉት ቁልቱ ላ አልሸጠውም አልኳቸው። ተመችቶታል። ثم قال ከዛ አለ ነብዩ አለይሂ ሰላቱ ወሰላም ቢዕኒ ሽጥልኝ በውቅያ በአንድ ውቅያ ሽጥልኝ አሉኝ አለ ደገሙና እሺ እሸጥልዎታለሁ ባይሆን አንድ መስፈርት አለኝ አልኳቸው። ወሽተረጡ መስፈርት አደረግኩላቸው ሐምላነ እኛው ልጓዝ ወይንም ይዞኝ እንዲሄድ እስከ ድረስ ኢላ አህሊ ቤተሰቤ ዘንድ ካደረሰኝ በኋላ እሰጠውታለሁ። እስከዛ ድረስ ግን እጠቀምበታለሁ አልኳቸው። ወሽተረቱ ሸጥ አደረግኩ ሐምላ ነው ልጭ ነው ኢላ አህሊ እስከ ቤተሰቦቼ ድረስ እዛ እስከምደርስ ድረስ አልኳቸው። ተግባባን። አንዱ ቅያ 147 ግራም ይዛል። 147 ግራም ወርቅ። ኧረ በጣም ብዙ እኮ ነው። እንግዲህ በዛን ሰዓት እንትን ነው እንትን ነው የሚሆነው ቢኡቅየትም ምን ድርሃም የሚል ድርሃም የድርሃም 140 147 ግራም ስንት ይሆናል? አንድ ግራም ስንት ነበር ባለፈው? አምስት ስንት ነበር ያልከው? አንድ ግራም ብር እ 25 ብር በቃ አይ ቀላል እና ቢኡቅያ 147 ግራም ብር ነው። ቁልቱ ላ አይ አልሸጥም ስላቸው ተመካል ቢዕኒህ ቢውቅያ በአንድ ቅያ ሸጥልኛል ወሰረኩ ሐምላነ እሺ እሸጥልዎታለሁ ባይሆን ሲያደርሰኝ ለአህሊ ቤተሰቤ ዘንድ ካደረሰኝ ሀገሬ መዲና ከገባ በኋላ እሰጥዎታለሁ አልኳቸው። ፈለማ በለቅቱ ልክ ቤቴ ስደርስ ፈለማ በለቅቱ ቤት ስደርስ አተይቱ ቢልጀመል ግመሉን ይዤላቸው መጣሁ። ተስማምተው እዛ ተሻሽተዋል አይደል? ከዚህ የምንረዳ ሁክም አለ። ሽጥልኝ ካለ ይህንን እቃ ሽጥልኝ ካለ እዚህ ድረስ ተጠቅሜበት እሸጥልሃለሁ ማለት ይቻላል። ነፍዑን እስከዚህ ድረስ ተጠቅሜበት ባይሆን ምን መሆን የለበትም የሚቀንስ ወይ የሆነ ነገሩ የሚያልቅ ነገር በፍጥነት የሚቀየር መሆን የለበትም እንጂ ነፍዑን የተወሰነ ጊዜ ተጠቅሜ ከዚህ በኋላ እሸጥልሃለሁ ማለት ይቻላል። ችግር የለም ማለት ነው። ከዛ አካም እንረዳው እና ከለማ በለግቱ ከደረስኩ በኋላ አተይቱ ድልጀመል ግመሉን ይዤላቸው መጣሁ። ፈነቀደኒ ተመነው ዋጋውን ሰጡ። ፈነቀደኒ እጅበጅ ሰጡ ተመነው ዋጋውን ሰጡ። እንደውም ለእንትና ነበር መዝኑ የሰጠው ቢላል ቢላል አርጅህ ለ መዘን አድርግለትና ገፋ አድርገህ ስጠው ብለው ነብዩ አለይሂ ሰላቱ ወሰላም ለቢላል ነገሩልኝ። ቢላልም እንደተባለው አደረገና ዋጋውን ሰጠኝ። ቢልጀመል ፈነቀደኒ ተመን ثم ረጃቱ ከዛ ገንዘቤን ይዤ ተመለስኩኝ። ገንዘቤን ያስኩና ግመላቸውን ሰጥቻቸው ገንዘቤን የሰጡኝን ይዤ ثم ረጃቱ ወደ ቤቴ ተመለስኩ። ፈአርሰለ ፊ እትሪ ከኋላዬ ይዘው መጡ። አርሰለ ፊ አተን ከኋላይ ማለት ነው። አይሚን ባዕድ ፈቃል እንደሃል አተራኒ ነብዩ አለይሂ ሰላቱ ወሰለም እንደውም ሌላ ዘገባ ላይ ተመለስ ጥሪ ሲያደርጉልኝ በቃ እንዳልሰማ ለመሆን እንዳልሰማ ለመሆን ፈለጉ። ምክንያቱም ብሩ ደግሞ ጥሩ ያስፈልገዋል እዚህ ቤት እ فقال أتراني አብሽር ለስም ክላት አለ ፈቃል አተራኒ ታስበኛለህ ማከቱ አንተ ጋር የተከራከርኩ የአኹዘ ጀመለት ጀመለህን ልወስድ መሰለህ ለዛ አይደለም የተከራከርኩ አሉ አተራኒ ታስበኛለህ አሉት ነብዩ አለይሂ ሰላቱ ወሰላም ፈአርሰለ ፊ አተሪ ከኋላ ግመሉን ይዘው መጡና ፈቃል እንዳሉ አተራኒ ለመሆኑ ትጠራጠራለህ ታስባለህ ማከሱክ አነማ ማከሱክ አንተን የተከራከርኩ ሙማከሳ ማለት ምን ማለት ነው? ሙማከሳ ማለት የሻጩ ዝቅ እንድልልህ እንዲቀንስልህ የምታደርገው ክርክር ማለት ነው። ماكس ማለት መቶ ብር አይደለም ዘጠና ዘጠና አምስት ዘጠና ልግዛው በቃ ዘጠና አምስት አምጣ። ይሄ process ምን ይባላል? ሙማከሳ ይባላል። ሙማከሳ ይባላል። ሽጥልኝ ይሄና ሽጥልኝ አልሸጥም ሽጥልኝ አልሸጥም ወይ ዋጋ ይሄን አክል አይደለም ይሄን አክል እያሉ የሚባባሉት ነገር መማከታ ይባላል። فقال ነብዩ አሉ أتراني ታስበኛለህ ማከቱ አንተ ጋር የተከራከርኩ ለአኹ በጀመለክ ግመልህን ለወስ መሰለህ ጃደ ሁን ጀመለክ በል ግመልህንም ያዝ ወድርሃመክ ብርህንም ያዝ ያቺ ኡቅያ ድርሃም የተባለው በዚህ በገባው ላይ ራሱ ወድርሃመክ ብርህንም ሁለቱንም ይዘክር ፈሆለክ ግመሉም ላንተው ድርሃሙም ላንተው ብለው ነብዩ አለይሂ ሰላቱ ወሰላም በዘዴ ሰጡት። ብሩ መጀመሪያ ብሩን ስጦታ ቢሰጡት አይቀበልም ነበር። አሁን በዘዴ ከገባ በኋላ በል ተጠቀም ብሩንም ተጠቀም አሉ። ይህን ለምን አደረጉለት? በጣም ስለሚያሳዝናቸው ነው። በጣም አሳዝናቸው ነው። በዘዴ ሰጡት። ለማንኛውም ሐዲሱ ሙተፈቅ አለይ ወሀዳ ሲያቅ ለሙስሊም እዚህ ቦታ ላይ ቂሳው ታሪኩ የመጣው ለምንድን ነው? አንድ ክርክር እንዳለ መከራከር እንዳለ፣ ሁለተኛ ሸርጥ ማድረግ እንደምንችል ሽያጭ እስከዚህ ድረስ ተጠቅሚበት እሸጥልሃለሁ ወይ ዋጋውን ሊቀንስ ይችላል። አሁን ብሸጥልህ መቶ ብር እሸጥልሃለሁ። አንድ ቀን ሁለት ቀን ከተጠቀምኩበት በኋላ ግን ዘጠና ግን ሰባሪያ ምን ሊሸጥልህ ይችላል አድርጎ ሸጥ አድርጎ መሸጥም ይቻላል ማለት ነው። ከዚህ ተሰማለን። አደው ቢላ ከዚህ ከሰላም አለይኩም ወራህመቱላሂ ወበረካቱ